قل إن لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم رواه الإمام أحمد وأبو داود والحكيم وأبو عوانة في صحيحهما وابن حبان ብለን እንግዲህ ባለፈውን ሐዲቱን ለማየት ሞክረናል። قال شارح الطهاوية عقيدة طهاوية የሚባል ኪታብ አለ። ያንን ኪታብ ሸርሕ ያደረጉት ደግሞ የተናገሩት ንግግር አለ። وذهب إلى موجب هذا الحديث جميع أهل السنة والحديث وله شواهد من الصحيح شارح الطهاوية من يلالو وذهب تجزل إلى إلى موجب هذا الحديث ይህ ሐዲስ በሚያስፈርደው ጉዳይ ላይ ጀሚዕ አህሉ ሱና አህሉ ሱናዎች አንድ በሆነው አቋማቸው ይላል። አህሉ ሱና ወልሐዲስ የሱናና የሐዲስ ምኖች ባለቤቶች ማለት ነው። ከዚህ እንዳልኳችሁ አህሉ ሱናና አህሉል ሐዲስ በመባል ይታወቃሉ። ከዚህም ውጪ ግልጽ ነው አህሉል አሳር የሚባለው ሌሎችም ግልጽ ነው። የሚሰየሙበት አለ ግልጽ ነው አህሉ ሱና ወልሐዲስ ወለሁ ለሱ እኮ ሸዋሂድ ሸዋሂድ አለው ሸዋሂድ ማለት ማለት ነው የሚያጠናክረው ማለት ሊያመስ ሊመሰክርለት ሊያጠናክረው የሚችል አለ ማለት ነው ሸዋሂድ ሲባል ሚን ሰሒህ ከሰሒህ ሐዲሶች ይህንን ሐዲስ የሚደግፈው ሊያጠናክረው የሚችል አለ ይላል وقال شيخ الإسلام ابن تيمية ሼኹል እስላም ኢብኑ ተይሚያ ብለው ይላሉ አመል ሐዲሱል መዝኩር ያማ የተጠቀሰው ሐዲስ ፊ ቀብድ ሩህ አልሙእሚን የሙእሚን ማለት ነው ሩህ ምን እንደሚል እንደሚያዝ ወአነሁ ዩስዓድ ቢሃ እነሆ እኮ ሩህ ማለት ነው ይዟት እንደሚወጡ ኢለ ሰማ ወደ ወደ ሰማይ ሩህን ይዘው እንደሚወጡ አለቲ ፊሃ አላህ ያቺ አላህ ወዳለበት ማለት ነው فهذا حديث معروف قد አይተናል አይደል እንዴ ወደ አላህ ስብሓን እያንዳንዱ ማለት ነው ምን መላእክቶች እየሸኙ አንደኛው ሰማይ ያለ እስከ ሁለተኛው እየሸኙ ሁለተኛው እስከ ሶስተኛው ሶስተኛው እስከ አራተኛው ድረስ እያለ እንደሚሄዱ ለማየት ሞክረናል فهذا حديث معروف ይህ የሚታወቅ ሐዲስ ነው ጀይድ በጣም ጥሩና ጀይዱ ልስናድ ማለት ሰነዱ ምን ያለ ጠንካራ ጥሩ የሆነ ነው ወቀውሉሁ ፊሃ አላህ በውስጡ አላህ ያለበት የሚለው እንዴት ነው ከተባለ ቢመንዚለቲ ቢመንዚለቲ ቀውሊሂ ተዓላ እንዲህ የሚለው አላህ ስብሓነ ወተዓላ ንግግር በዛ ቦታ ላይ ሊሰፍር የሚችል ማለት አላህ ወዳለበት ሲባል ምን ማለት ነው ከተባለ አላህ የት እንዳለ ነገረን ማለት ነው አለን ስለዚህ ይህንን ደግሞ የሚያጠናክር በዛ ቦታ ላይ የሚገባ የቁርአን አንቀጽ አለ። ምን የሚለው አአሚንቱም መን ፊ ሰማ አየኽሲፈ ቢኩሙል አርድ ፈኢዛ ሂየ ተሙር أأمنتم ተማመናችሁ እንዴ? አዎ ምንም አንሆንም ብለን ምንም አያደርገንም ብላችሁ መን ፊ ሰማ ነዓም من في السماء ማለት ነው አለ سماء አይደል ከሰማይ በላይ ያለው ማለት ነው أن يخسف بكم الأرض በእናንተ ላይ ምድርን እንደማይደረብብባችሁ ምንድነው ነው ተማመናችሁ እንዴ? ፈኢዛ ሂየ ፈኢዛ በዚህ ጊዜ አላህ ስብሓነ ወተዓላ ምድርን በሚደረብባት ጊዜ ሂየ ተሙር እሷ የምታረገርግ ስትሆን ማለት ነው። ግልጽ ነው። ማረግረግ ማለት ማትረጋ ስትሆን ማለት ነው። ግልጽ ነው። እንዳይደረብብባችሁ ፈራችሁ እንዴ? እንዳይነድባችሁ እንደው ተማመናችሁ በቃ አማሚንቱም ወይስ ተማመናችሁ መንፊስ ሰማ በሰማይ ላይ ያለውን አምላክ አላህ አዩርሲለ አለይኩም በእናንተ ላይ እንዳይልክባችሁ ሐሲበን አሸዋን የቀላቀለች ንፋስን ማለት ሐሲባ አሸዋን የቀላቀለ ንፋስን እንዳይልክባችሁ ተማመናችሁ እንዴ እናንተ ተጠንቀቁ ይላል ፈሰተዕለሙነ ልትጠነቀቁ ይሻላል። ፈሰተዕለሙነ ታውቃላችሁ ከይፈ ነዲር ማስጠንቀቄ እንዴት እንደሆነ ወደፊት ታውቁታላችሁ። አሁን ግን ብትገሰጹ ጥሩ ነው ይላል። ቃለ ላላመቱ ኢብን አልቀይም ይሄ እንግዲህ ሐዲስ ምንድነው? ሩሖችን ይዘው ወደ አላህ Subhanahu Ta'ala እንደሚሄዱ አላህ ደግሞ ከሰባት ሰማይ በላይ መሆኑን የሚጠቅስ ነው ማለት ነው። ቃለ ላላመቱ ኢብን አልቀይም ይህንን በማስመልከት ማለት ነው ኢብኑል ቀይም የሚለው ንግግር አሉ። ምን አለ አላርዋህ ሩሆች እኮ ሙተዋፊታ ምንድን ናቸው? ሙተፋዊታ የሚለያዩ ናቸው አለ። ሩሆች ሁላ አንድ አይደሉም ማለት ልብ በሉ እዚህ ጋር ሩሆች ሁላ አንድ አይደሉም፣ ሙተፋዊታ ናቸው፣ የሚለያዩ ናቸው في مستقرها በመርጊያዋ ዙሪያ ላይ የት እንደምትረጋ ማለት ነው። መርጊያዋ መመለሻ የት እንደሆነ في البرزخ በምኑ በዛ በትራንዚት ዓለም ማለት ነው። ትራንዚት ዓለም የሚሸጋገሩበት ማለት የቀብር ህይወት ውስጥ ማለት ነው። አዕዘሙ ተፋውት በጣም ትልቅ ያለ ልዩነት አላቸው። ሰፊ ሩሖች ሰፊ ልዩነት አላቸው። ፈሚንሃ ከሷ ውስጥ አርዋሑን ሩሖች አሉ ሩሆች አሉ ፊ አዕላ ዕልይን ኬቴ ነው አዕላ ዕልይን የሚሆኑ ሩሆች አሉ አዕላ ዕልይን ማለት የበላይ ባለሟሎች ዘንድ የሚሆኑ የበላይ ባለሟሎች ዘንድ የሚሆኑ ላቅ ያለውን ደረጃ የሚያገኙ ወሂየ አርዋሁል አንቢያ እነዚህ ሩሆች ምን እነማን ናቸው ካልክ ሩህ ነው ሰለዋቱላሂ ወሰላሙሁ አለይህም የአላህ ውዳሴና ሰላም በእነሱ ላይ ይሁንና ሁም ተፋዊቱን እነሱ እኮ ይለያያል። እነሱ ራሳቸው ይለያያል። ያን ደረጃ ካገኙ በኋላ እነሱም ይለያያል። ፊ መናዚሊህም በደራቸው ማለት ነው። ከማ ረአሁም ነቢይ ሰለላሁ ዐለይሂ ወሰለም ለይለተል ኢስራ ነቢዩ ዐለይሂ ሰላቱ ወሰላም በኢስራና በሚዕራጅ ጊዜ እንዳዩአቸው ይለያያል ደረጃቸው ማለት ወሚንሃ ከሷ ውስጥ አርዋህ ሩህ አሉ ደግሞ ፊ ሐዋሲል ጠይሪ በአዋፋት ምን ውስጥ ማዕዳ ሆድ ውስጥ የሆኑ ሩሆች አሉ። ሩሆች ሄዱና ሰውየው ሞቷል። ሩሆቹ ግን የሱ ግን ሩህ የት ነው ያሉት? በአዋፋት ሆድ ውስጥ ማዕዳ ውስጥ ነው ያለው። ጠይር ሐዋሲል ምን ማለት ነው? ሆድ ማለት ነው። ኹድሪን ያቺ ወፍ ደግሞ ምን የሆነች አረንጓዴ ወፎች እንዴት ያምራል አረንጓዴ ወፍ ምናምን ራሱ አላያችሁ እነዚህ ምንድን የሚባሉት ምንድን እ ባሮት ነው ባሮት የሚባሉት እ ባሮት ነው ያላችሁ አዎ በእንግሊዘኛ ነው የማውቀው ምን ላይ ካሮት طيب ኮድሪን በቀቀን የሚባለው በአማርኛ አይደል ተስረሁ ፊል ጀና በጀነት ውስጥ ምን ትላለች እ ተስራሑ ፊል ጀና በጀነት ውስጥ ምን ትላለች ያቺ ወፍ ማለት ነው የሰውየውን ሩህ ይዛ ትጓዛለች ፊል ጀና ተስራ ማለት ወደዚህ ወደዚህ ትላለች ሐይቱ ሻአት ወደ ፈለገችበት በሻችሁ በምትፈልገው ሁኔታ ትጓዛለች። ወሂየ አርዋሁ ባዕድ ሹሃዳ እሷ ደግሞ የማንን ሩህ ነው አዋፋቶቹ ይዘውት የሚሄዱት? የሹሃዳ የሸሂዶችን ሩህ ይዛ ወደዚህ ወደዚህ ትላለች ማለት ነው። እንዴት አላህ እንዳከበራቸው ተመልከቱ። በጀነት ውስጥ ያሉ ወፎች የእነሱን ሩህ እዛ ውስጥ አስቀምጠው ወዲ ወዲያ ሲያዝናኗቸው ተመልከት። ምን ብለናል? ሩህ ከጀሰድ የተለየ ነው ብለናል አይደል? ይደሰታሉ፣ ጸጋን ያገኛሉ፣ ሀዘንም ይነካቸዋል። አሁን በጀነት ውስጥ እንግዲህ ወፎቹ ማለት ነው እንዴት እየወሰዱ እንደሚያዝናናቸው ተመልከቱ። እዚህ አንተ እንደ መዝናኛ ከሄደ እንግዲህ እንዴት እንደምትፈነድቅ አስበው። እነዚህ እኮ ጀነት ውስጥ ነው ይዘው የሚጓዙት ማለት ነው። ሱብሃንአላህ ላ ግን ሹሃዳ ሲባል ሁሉንም አይደለም። በል ሚነ ሹሃዳ በእርግጥ ከሹሃዳዎችም አሉ መን ቱሕበሱ ሩሁሁ አን ጀና ጀነት ከመግባት ደግሞ የሚታገቱ ነፍሶች አሉ። እንኳን ሊገቡ አይደለም የሚታገቱ አሉ። አን ጀና ሊደይኒን ዐለይህ በእሱ ላይ ዳካ አለበት። እዳ ኖሮበት የሞተ ሸሂድ ቢኖር ሩሁ ወዴት አትሄድም? ወደ ጀነት አትሄድም። አው ገይሪሂ ወይም ሌላም ሌላ ካለ ምሳሌ የመርኮ ገንዘብ ሰርቆ ከነበረ ሩሁ ሸሂድ ቢሆንም ሩሁ ወደዛ መሄድ አይደለም። ወሚንሁም መን የኩኑ መሕቡሰን አላ ባብል ጀና ከነዚህ ሩሆች ውስጥ ደግሞ ጀነት በር ላይ የሚታገት አለ። ወሚንሁም መን የኩኑ መሕቡሰን ፊ ቀብሪህ ከሩሆች ውስጥም አለ ደግሞ የት የሚታገት በቀብር ውስጥ ነው የሚታገተው፣ እዛው ቀብር ውስጥ ነው የሚሆነው። ከሐዲስ ሳሒብ ሸምለቲ የሸምለዋ ባለቤት ሐዲስ መጠቀስ ይችላል። ሸምላ ማለት ማለት ነው ኪሳኡ ሚን ሱፍ አው ሻዕር ከምንድን ሱፍ ከጥጥ ከሱፍ ወይም ከፀጉር የተሰራ ልብስ ነው የሚያምር ጥሩ ነው እሱን ሰረቀው ሰውየው አለቲ ገላሃ ገላሃ ማለት ያታልላት የሰረቃት ማለት ነው በምን ላይ ያለ በጂሃድ ላይ በጂሃድ ላይ እያለ ከምርኮ ገንዘቦች ውስጥ ምን አለ ሰውየው ሰረቀ ግልጽ ነው በእሷ ምክንያት ምን አጋጠመው? እመስቱ ሸሂዳ ከዛም ሸሂድ ሆነ ከሰረቀ በኋላ ፈቃለ እናሱ ሰዎች ብሏል ሀኒ አለሁል ጀና እንደው ሊያስደስተው ይገባል እንደው የጀነት ከመሆኑ አንጻር አሉ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲህ ያቺ ነፍሴ በእጁ ሆነችው አምላክ አላህ ይሆንብኛል ኢነ ሸምለተ ያቺ እኮ ሸምላ የሰረቃት ልብስ አለቲ ገለሃ ያቺ ምን ያላት የሰረቃት ያታለላት ምን ትላለች? ለተሽተዒሉ ዐለይህ ናር እሳትን ታቀጣጥልበታለች፣ ታነድበታለች አሉ ነቢዩ ዐለይሂ ሰላቱ ወሰላም። መቼ መቼ ለተሽተዒል አለይህ ናሩን ፊ ቀብሪ በቀብር ውስጥ እሳትን ታነድበታለች። ግልጽ ነው በማለት ሸሂድነቱ ማለት ነው የሸሂድነትን ማዕረግ አሳጥቶት እንደውም ቅጣት ላይ ምን የሚል ግልጽ ነው ወደ ቅጣት ምን የሚል የሚነዳም እንዳለ ነቢዩ አለይሂ ሰላቱ ሰላም ተናገሩ ማለት ነው። ወሚንሁም መን የኩኑ መቀሩሁ ባበል ጀና ወሚንሁም ከእነሱ ውስጥ መን የኩኑ መቀሩሁ የእሱ መኖሪያ መርጊያውም ይሆናል ባበል ጀና የጀነት በር ነው ደግሞ እሱ መርጊያው መቀመጫው መቀር ማለት መቀመጫው እዛው ባበል ጀና ይሆናል ከማ ፊ ሐዲስ ኢብኑ አባስ ይለያያል ማለት ነው ሹሃዳዎችን መቀመጫቸው ከማ ፊ ሐዲስ ኢብኑ አባስ الشهداء على بارك نهر بباب الجنة في قبة خضراء يخرج عليهم رزقهم من الجنة بكرة وعشيا لنبي عليه الصلاة والسلام شهداء تشكو على بارك نهر በሚያንጸባርቅ ወንዝ ውስጥ ናቸዋል። ብርሃን ያለው ወንዝ ያንጸባርቅ የት ያለው ቢባብል ጀና በጀነት በር አካባቢ ማለት ደጃፉ ላይ ግልጽ ነው። በሩ ላይ ነው ያለው። ፊ ቁበቲን ኸድራ እዛው እንትኑ ያለበት ወንዙ ያለበት ቦታ ምን አለ? ፊ ቁበቲን ኸድራ እነሱ በምን ውስጥ ቁባ እንደ ድንኳን ያለ ማለት ነው። ኸድራ አረንጓዴ የሆነ ቁባ ውስጥ ማለት ነው ሆነው እዛ ደጃፉ ደግሞ የሚያንጸባርቅ የሆነ ወንዝ የሚፈስበት አካባቢ በሩ ላይ ይሆናል። የኽሩጁ ዐለይሂም ወደ እነሱ ይወጣላቸዋል። ሪዝቁሁም የጀነት ሰዎች ሪዝቅ ግልጽ ነው አለ ሚነል ጀነቲ ቡክረተን ወዐሽያ ጠዋትም አመሻሽ ላይም ይመጣላቸዋል ሪዝቁ ማለት ነው። ናዕም እንደዚህም አለ ማለት ነው። ሹሃዳዎችም ደረጃቸው ይለያያል ማለት ነው። ومنهم من يكون محبوسا في الأرض አንዳንዱ ነፍስ ደግሞ ምንም ይሆናል በምድር ላይ የሚታገታለ ወደ ላይ መሄድ የለም ምድር ላይ ነው ያበቃው لم تعل روحه إلى الملإ الأعلى ወደ ላይ ባለመዋሎች ምን አትልም ሩሁ ከፍም አትልም فإنها كانت روحا سفلية أرضية የዚች የአዘግትና የምድር ምን ትሆናለች ሩህ ትሆናለች የምድር በታች አዎ ከአዘቅት ያሉ ነው የምትኖሩ ሩሑ ይላል። ፈኢነል አንፉስ ነፍሶች እኮ አልአርድያ ፈኢነል አንፉስ አልአርድያ የምድር ላይ ነፍሶች እኮ በምድር ያሉ ነፍሶች አልአርድያ ላ ቱጃሚዑ ልአንፉስ ሰማዊያ በሰማይ ያሉት ነፍስ ጋር ምን አትልም አትሰበስብም አለ አላህ كما لا تجامع كما لا تجامعها في الدنيا በምድር ላይ ያሉ ነፍሶች ከሰማይ ካሉት ነፍሶች ጋር አይሰበስቡም። በዱንያ እንደማይሰበሰቡት ይላል። እንዴ ሹሃዳዎች፣ አንቢያዎች በጣም ምርጥ የሚባሉ ሰዎች ሩህ ነው ወደ ላይ የሚሄዱ አይደል? የእነዚህ ነፍስ እንደው እዚህ ምድር ላይ ካሉት ጋር አይሰበስብም። እነዚህ ሩሃቸው እኮ ወደ ላይ ያልወጣቸው ከምን አንጻር ነው? ጥሩ ስለሆነ ነው መጥፎ? ጸያፍ ስራ ውስጥ ስለነበሩ ነው አይደል እንዴ? ወይም ደግሞ የሚያስደሳ ተግባር የላቸውም። ከዛ አንጻር ነው በዱንያ እንኳን መሰብሰብ አይችሉም ማለት። ቅድም ያየነው ሐዲስ አለ አልአርዋሁ ጁኑዱን ሙጀነደ ብለን ያየነውን ሐዲስ እንዳንረሳ ፈማ ተዓረፈት ሚንሁ እዕተለፈት ይተዋለ ያህል እዚህ ዱንያ ላይ እንኳን አንተ ልትግባባ የምችለው ከአንተ አንተ ዲን ኪያስ ዲን ካለው ጋር ነው ልትግባባ የምትችለው ማለት ነው። ወኢላ አትችልም ማለት ነው። አለበለዚያ ምን አትልም ከማትሆን ሰው ጋር ምን አትልም? ከአንተ ጋር ሊገጥም የማይሆን ጋር ልትስማማ አትችልም። ግልጽ ነው። ከዛ አንጻር ነው ይህንን ያመጣላችሁ። ወነፍሱ ነፍስ እኮ አለቲ ለም ተክተሲብ ፊ ዱንያ በዱንያ ላይ ያልከሰበች ማዕሪፈተ ረቢሃ ጌታዋን የማወቅን ከስብ ያልከሰበች ወመሐበቲህ የአላህን ውዴታ ወዚክሪ እሱን የማስታወስ ወልኡንስ ቢሂ በአላህም ደግሞ ምን ማለት ውስጥን ማለት ነው። ምን ማለት ጭርታ መወጣት በአላህ ማለት ነው። ወተቀሩቡ ወተቀሩብ ኢለይህ ወደ ከመቃረብ አዎ የተዘናጉ ነፍሶች ያልከሰቡ በል አርድየቱን ሱፍልያ እነሱ ከነዛ እላይ ካሉት ማለት ነው አንፉሶች ጋር እንኳን ሊሆኑ ቀርቶ የሚታሰብ አይደለም። እነሱ አርድየቱን ሱፍልያ ነው የሚሆኑት። የዚች የአዘቅቷ ምድር ነዋሪዎች ነው የሚሆኑት። ወደ ላይ መውጣት አይችሉም። ላ ተኩኑ ባዕደ ልሙፋረቀቲ ሊበደኒሃ ኢላ ሁናከ ሩሃቸው እኮ ከጀሰዳቸው የተለየች ጊዜ እዙ ዱንያ ላይ ነው የሚሆኑት። የመልካም ሰዎችስ ሩሃቸው ወዴት ነው የሚሄደው? ወደ ሰማይ አቋርጦ ግልጽ አለ። ሰማይን አቋርጦ አላህ Subhanahu Ta'ala ዘንድ ይደርሳል። ከማ አነ ነፍስ አልዑልውያ እላይ ያለች እኮ ነፍስ ደግሞ ማለት ወደ ላይ አቋርጣ የምትሄድ ሰባት ሰማይን አለቲ ካነት ፊ ዱንያ ዓኪፈተን በዱንያ ላይ እኮ ያቀበች ነች ነፍሷን በምን ላይ አላ መሐበቲላህ አላህን በመውደድ ላይ ያቀበች ነች በቃ የነሱ ዑኩፋቸው መቀመጣቸው ነፍሳቸው የታቀቡ አላህን በማለት ነው በመውደድ ወዚክሪ እሱን በማስታወስ ላይ ወተቀሩብ ኢለይህ ወደ እሱም በመቃረብ ላይ ወልንስ ቢሂ በእሱም ጭርታን በመወጣት ላይ አላህን የነሱ አኒሳቸው አላህ ነው ተኩኑ ባዕደል ሙፋረቃ ታዲያ እቺ ነፍስ በዱንያ አላህን ስታስታውስ ነበረ። በአላህ ትእዛዝ ላይ ቆማ ነበረ። ተኩኑ ባዕደል ሙፋረቀቲ ማል አርዋህ ዑልውያ እቺ ነፍስ ታዲያ ዱንያን ስትለቅ ከነዚያ እላይ ካሉ ከተከበሩት ነፍሶች ጋር አብራ ትሆናለች። አልሙናሲበት ለሃ ከእሷ ጋር ሙናሲብ የሆኑ ከሚገባቸው ጋር ትሆናለች። ሸሂድም ባትሆን ነብይም ባትሆን ከነሱ ጋር ትሆናለ ለምን ሸሂድም ባትሆን ነብይም ባትሆን ጥሩ ሩህ ያለ በአላህ ሙሐባ ላይ የተመሰረተ እንቅስቃሴ የምታረግ ከሆነ ናም ፈልመርኡ መዓ መን አሐበ የሰው ልጅ የሚሆነው ከወደደው ጋር ነው ፊል በርዛኺ በምን በቀብር ህይወት ውስጥ ወየው መልቅያማ በቂያማን ቀን እንደዛው والله تعالى አላህ سبحانه وتعالى የበላይ የሆነው يزوج النفوس ነፍሳትን ምን ይላል ይቀለቅ ምን ይላል አላህ يزوج النفوس ነፍሳትን ምን ይላል አላህ ነፍሶችን ምን ይላል ይከላክላል። ባዕድሃ ቢባዕድን ከፊሉም በከፊሉ ፊል በርዘኽ በቀብር ህይወት ውስጥ ይቀላቅሏቸዋል። ወየውመል መዓድ ነዓም በአኼራም ህይወት ይቀላቅላቸዋል። ከማ ተቀደመ ፊ ሐዲስ በሐዲስ ላይ እንደተቀደመልን ማለት ነው። አንድ ላይ የሚያደርጋቸው የሚገቡትን ነው አንድ ላይ የሚመድበው ወየጅዐሉ ሩሐሁ ሩሑን አላህ ያደርጋል ያዕኒ ልሙእሚን የአማኝን ሩሕ ማለት ነው አላህ ያደርጋል ማአነሰሚ ጠይብ نعم ወየጅዐሉ ሩሐሁ ያኒ ልሙእሚን ማአነሰም ጠይብ ከጥሩ ኸልቆች ጋር ይሆናል ሩሑ ማለት ነው። አይ አልአርዋሑ ጠይበት ልሙሻኪላ ከእሱ ጋር ልትሸከል በምትችል ልትቀረጽ በምትችል ከእሱ ጋር ልትሄድ በምትችል ጋር ነው አብሮ አላህ የሚመድባት ማለት ነው። ጥሩን ከማን ጋር ነው የሚያደርገው? ከጥሩ ጋር ማለት ነው። አልመርዑ ማአመን አሐብ አንተ ነብዩን ወደ የእሳቸውን ሱና ተከትለ ከሆነ መደብ ከነዛ ነው ያለው። ሰሃቦችንም እንደዛ ማለት ከምትወደው ጋር ነው የወደድከው ያፈቀርከው የምታደንቀው ሌላን ከሆነ ደግሞ ጠብቀው እንግዲህ መደብህን ነው። ፈሩሁ ባዕደ አልሙፋረቃ ሩህ እኮ ከተለየች በኋላ ተልሐቁ ቢአሽካሊሃ ወአኸዋቲሃ ከእሷ ሸክሎች ጋር ከእሷ ወንድሞች ጋር አብራ ትመደባለች። ወአስሓቢ ዐመሊሃ የእሷን ተግባር ስራ ከሚሰሩት ጋር ከነሱ ባልደረቦች ጋር አብራ ትሆናለች። ፈተኩኑ ማዓሁም ሁና አዎ ከነሱ ጋር ትሆናለች እዛ ቦታ ላይ ወሚንሃ አርዋሑን ሩሆች አሉ ደግሞ ተኩኑ ፊ ተኑሪ ዙናት በዙናቶች ተኑር ውስጥ የሚመደቡ ተኑር ማለት ማለት ፈርነስ ፈርነስ የሚባለው ምንድን ነው? ዳቦ መጋገሪያ ማለት ነው። ግልጽ ነው። በዛ ውስጥ ማለት ነው ተኑር ውስጥ ይገባሉ። ልክ የዳቦ መጋገሪያ ታውቃላችሁ አይደል ሴቶች እ የሚገባው ባትራ የሚገባበት ማለት ነው። ግልጽ ነው። ሰዎች ባትራ ይሉታል፣ ግን ባትራ የሚባለው ዳቦ ማስቀመጫው እንደዚህ የተደረደረበት ወደ ውስጥ የሚገባው እንትኑ ባትራ ይባላል። ማስገቢያው ነው አሁን የተፈለገው። ምን የሚባለው ተኑር ማለት የሚገባበት ነው። አዙናት ዙናቶች የሚቀጡበት ዙናቶች እንግዲህ የሚቀጡበት አለ። ወዘዋኒ የዙናት ብዙ ቁጥር ነው አይደል? ዝሙት ፈጻሚ ዝሙት ፈጻሚ ሴቶች ግልጽ ነው። ወንዶችም ሴቶችም እዛ ውስጥ ነው የሚቀጡት። በሐዲስ ላይ መጥቷል። ዙናቶች የሚቀጡት በዚህ አይነት እሳት ይነዳል ለነሱ ማለት ግልጽ ነው። እዛ ውስጥ ነው ታፍ ነው። ዛሬ ራሃ እናገኝ ብለው አይደል እንደፈለጉ የሚሆኑት። የውመል ቂያማ ደግሞ ኑ እንግዲህ ዱንያ ላይ ራሃ ብላችሁ ፈጽሙ ኑ እዚህ ፈርነስ እንደፈ እንትኑስ ባትራ የምትሉት ወይም ፈርነስ ውስጥ ይገባሉ። ከዛ በኋላ ይነድባቸዋል። ከዛ እሳቱ እየለበለባቸው ከሰውነታቸው ምን እያለ እየተቀጣጠለ የሚወጣው እሽ ነግል የጀሃነም ሰዎችን በአጠቃላይ አዛ ያደርጋል በሽታው። እንደሱ የሚሸት የለም ጀሃነም ውስጥ። እዛ ውስጥ ያሉ ጀሃነም ውስጥ ያሉ ሰዎች በእነሱ ከሚቀጡት አንጻር አዛ ይሆናሉ፣ አዛ ይሆናሉ እነሱ ራሱ ሱብሃንአላህ ዋርዋሁም ፊ ነህሪን እነዚህ እንግዲህ ሩሆች ሄደው እዛ ይቀጧሉ። አንተ እኮ እዚህ አንተ እኮ ቀብር ውስጥ ነው ጀሰድ ያለው፣ አንተ ግን ሩህ ግን እዛ ሄደለች። ዋርዋሁም ፊ ነህሪ ደም በደም ወንዝ ውስጥ የምትሆናለህ። ይሄ ደግሞ ሰው ገዳዮች ግልጽ ነው አለ የሰው ሀቅ የሚበሉ እ እነዚህ ሰዎች ዋርዋሁም ፊ ነህሪ ደም ተስበሁ ፊሂ የእነሱ ሩህ ትዋኛለች በደም ወንዝ ውስጥ ሩዋቸው ነው የምትዋኝ ወቱልቀሙል ሒጃራ ድንጋይ ትቦርሳለች። ዋኝተው ዋኝተው ወጣን ሲሉ ማለት ነው ትዋኝ ትዋኝና ዳርቻ ላይ ሲደርሱ ምን ትቀምሳለች ድንጋይ ግዘዋለ ይወረወርባቸዋል ማለት ነው እኚህ እንግዲህ በሰው ሐቅ ላ በሰው ደም የሚቀልዱ ሰዎች አቂባ ነው فليس للارواح ለሩህ እኮ የላትም ሰዒዱሃ ሰዒዲሃ እድለኝነትም ይሁን ወሸቂይሃ አፍወን ፈለይሰ ሊልአርዋሒ ሰዒዲሃ ለሩሕ እኮ እድለኝነት የለም ወሸቂይሃ እድለቢስነት ሙስተቀሩ ዋሒድ በአንድ በኩል ረክቶ የሚሄድ ነገር አይደለም ማለት የሸቅዩ ራሱ ይለያያል ደረጃው የሰኢዱም ይለያያል ደረጃው እድለኛም ሲሆን እድለቢስም ሲሆን بل روح في أعلى عليين أعلى عليين ሩሃቸው ይሄዳለ وروح أرضية سفلية ምድር ላይ የሚመለስ አዘቅት ምድር የሚመለስ አለ لا تصعد لا تصعد عن الأرض። ከምድር ምንም አትል እማትወጣ ከፍ እማትል ማለት ነው ሩሖች አሉ ቃለ ብሎ አለ ዋንተ አንተ እኮ ይላል ኢዛ ተአመልት ያስተነተንክ ጊዜ ይላል እብን ልቀይም ነው የሚለው አሱነን የነቢዩን ሱናዎች ወልአታር የሰሓቦች የታብዕዮች ንግግሮችን ስታስተውላል ወካነ ለከ ቢሃ ፈضሉ ኢዕትና በጣም ማለት ነው በዛ ላይ ማለት ነው ወካነ ለከ ለአንተ ይኖራል ቢሃ በሷ ፈضሉን ልቅና ትሩፋት ይኖርሃል ኢዕቲና ትኩረት የመስጠት عرفت حجة ذلك وكان لك بها فضل إعتنا عفوا وكان لك لأنت كاله بها بس فضل إعتنا ትኩረት የመስጠት ትሩፋት እንደው ከአላህ ከተቸረክ ከተቸረክ አረፍተ ሁጀተ ዛሊክ የዚህን ሁላ የጠቀስነውን ሁላ መረጃ ማወቅ ትችላለህ። ወላ ተቡነ ግን እንዳትጠረጥር ይላል أن بين الأثار الصحيحة صحيح بونا زجواج كصحابي كتابع عيوش يمتون نقر في هذا الباب تعارضا تقاراني نتعلو بلندك تصب فإنها كل حق كل حق ونتنو تصدق بعضها بعضا كفيل كفيل نيمي الرقاب دبنو لكن الشأن جن قدعو في فهمها أصوام من بمال الزريعة በመረዳት ዙሪያ ላይ ትልቁ ችግር እሷን በመረዳት ላይ ነው። ወማዕሪፈት ነፍስ ነፍስንም በማወቅ ዙሪያ ላይ ነው። ወአሕካሚሃ የእሷንም ምኖችን ፍርድ ድንጋጌዎች በማወቅ ዙሪያ ላይ ነው። ወአነ ለሃ ሸእነን ለእሷ እኮ ሸእን አላት ይረ ሸእኒ ልበደን ከአካል ውጪ የሆነ ሸዕን ጉዳይ አላት ለሩህ አካልህና ሩህ የተለያየ ነው። አካል ሌላ ነው፣ ሩህ ሌላ ነው። አካል ተኝቶ ሩህ የተለያየ ቦታ ደርሳ ትመጣለች፣ ትወጣለች፣ ትሄዳለች። ምን ትላለች? ትሞናደላለች፣ ጸጋን ታገኛለች። የመሰሰ ዋነ ላሃ ሻእነን ገይረ ሻእን ልበደን ኢላ አን ቃለ እንዲህ እስከሚለው ንግግሩ ቀጥሏል። ዋናሃ نفس ነፍስ እኮ ትከፈላለች ኢላ ሙርሰለቲን ወመሕቡሳ እምትላካለች ተመለሺ ተብላ ወመሕቡሳ የምትታገታለች ወዑሉዊ ወዑልውያ ዑልውያ አለች ዑልውያ ማለት ማለት ነው ወደ ላይ የምትወጣ ወሱፍልያ ወደ አዘቅት ምድር የምትመለሳለች ወለሃ ባዕደ ልሙፋረቃ ዱንያን እኮ ስትለይ ጠፎን በደንን አካላችንን ስትለይኩ እኮ ወላሃ ባዕደል ሙፋረቃ ከፉ ሙፋረቃ በኋላ ማለት ነው። ሩሓችን አካላችንን ተለይቶ ዱንያን ለቆ ራሱ ሲሓ አለው መረድ አለው። ጤንነትን የሚጎናጸፋለ በሽታን የሚጎናጸፋለ ወለዘቱ ወልዒም ለዛ ጥፍጥናን የሚያጣጥማለ የሚሞናደል አለ በጀነት ጸጋ እና ሩሃችን ታዲያ ወዴት ነው የምትሄደው? የመልካም ሰዎች ሩህ የት ነው የሚሄደው? ወደ ላይ አይደል እንዴ? ናም ይሞናደላሉ እዛ ሩሃቸው ትደሰታል። አንተ ግን በደን የት ነው የተኛው? ቀብር ውስጥ እንዴ እንዴት ምናምን ብለህ ማረጋገጥ ከፈለግ ምን ምሳሌ መሆን ይችላል ብያለሁ። አንተ ስተኛ የምታየውን ሁኔታ ይኸው ተኝተሃል። አንተ ግን ያልገባህበት ቦታ የለም። በደስታ ፍንክንክ እያልክ ነው። አጠገብ ያለው ሰውዬ ግን ምንም ያውቀው ነገር የለም። ተደስት አንድ ትደስታል። እዛ ቦታ ሆነ ነው ግልጽ ነው። ደስታ ሩህ የትየት እና የት ሄዳለች? በቃ እስቲ የሚሰቃየውስ የሚያለበውላ አለ አይደል? ከመሰቃየቱ የተነሳ የሚያለበው አለው። ጎና አጠገብ ያለው ሰው ግን ምንም አያውቅም። ግልጽ ነው። ያልገባበት ቦታ የለም። ሩህም እንደዚህ ሩህ ወጣ ደስታን ትጎናጽፋለች ምን ትላለች አካለ ግን እዛ ምን ብሏል ተኝቷል ግልጽ ነው ተንጋሏል እንዴ ሰውነታችንን ሁላ ምን ይበለዋል ታዲያ አንተ ሩህ ነው እንጂ የምትደሰት የተባለው አካልን ሁላ ምን ይበለዋል አፈር ይበላው የለን ምንድን የሚቀረው የምትቀሰቀስበት ግልጽ ነው ጀርባችን መጨረሻ ላይ ያለች ግልጽ ነው እሷ ብቻ ነው የምትቀረው ሁሉም ሰውነት ምን ተብሎ አልፎ ማለት በእሳት ያነደድከውም ሰውዬ እኮ ሩሁ ይደሰታል ሹሃዳ ከሆነ ሸሂድ ከሆነ የመሳሰለ መልካም ሰዲቅ ከሆነ ሱቋም እኮ አመድ አድርገዋል አለ ስለዚህ ሁላ እንዳለ እናስብ ሚማ ካነ ለሃ አሉን ኢትሳሊሃ እና ወነኢም ወአለን ህመም አለው አዕظም ሚማ ካነ ለሃ አሉ ኢትሳልሃ ቢልበደን በአካሏ ላይ የተያያዘች ጊዜ ከሚኖራት በበለጠ መልኩ ህመምም ይኖራታል። አሁን እኛ አሁን እንደዚህ ሆነ በጩቤ ብትወጋ ከሚያም የበለጠ ሩህን ተለይታ ሄዳ የምትቀምሰው ቅጣት የባሰም ሊሆን ይችላል። ግልጽ ነው። ሩህ ለብቻዋ ቢከቲር በጣም የበዛ ከዛ ሁናከ እዚህ ላይ እንግዲህ አልሐብስ አለ መታገት ወለዓለም ሕመም ወለዓዛብ ቅጣት ወልመረድ በሽታ ወለሐስራ መጸጸት ምንድን ነው የሚባለው ሐስራ ነዳማ ግልጽ ማለ ነዳማ ወሁናከ ለዘቱ እዚህ ጋር እዚህ ጋር ደግሞ ምን አለ ደግሞ ለዛ ለዛ ማለት ነው ጥፍጥናን የሚያገኝ ያለን። ወራሐቱ እረፍት የሚያገኛለ ወነዒም አዎ ነዒምን የሚያገኛለ ወልጥላቅ ይጥላቃል ኢጥላቅ እንግዲህ ምን ለማለት እንደፈለገ ማዳ አራደ አልጥላቅ ኢጥላቅ ማለት ለቅሞ ማለት ነው አይደል ግን ማዳ አራደ ምሳሌ ማለት ግልጽ ነው ነፃ መሆን ሊሆን ይችላል የፈለገው ግልጽ ነው ኢጥላቅ ልቅ መሆን ግልጽ ነው ነፃነት ማለት ያንን ፈልጉ ይሆናል። ወላሂ አለም። እሺ፣ ሌላኛው ጥያቄ ልናውቀው የሚገባ እውነታ ምንድን ነው? ሐሪር ሩሁ ወነፍሱ ሸይኡን ዋሒድ አው ሸይአኒ ሙተጋይራኒ ይላል። ሐሪር ሩህ ወነፍሱ ሸይኡን ዋሒድ ሩህና ነፍስ የሚባለው ነገር አንድ አይነት አንድ ናቸው አው ሸይአይኒ ወይም ሁለት አይነት ናቸው የተለያዩ ማለት ነው ሙተጋይራኒ ሙተጋይራን ማለት ነው የተለያዩ ወይም ሩህ እና ነፍስ አንድ ነው ወይስ ሩህም መሬስ ራሱን የቻለ ነፍስም ራሱን የቻለ እንዴት ነው ብዙ ጊዜ ስንጠቀም ይታያል እንዴት ነው ይላል اختلف الناس في ذلك በዚህ ጉዳይ ላይ በዑለማዎች መካከል ያሳብ ልዩነት አለ ፈሚን ቃኢል ከዑለማዎች መካከል ያለ አለ ኢናሃ ሸይኡን ዋሒድ ሩህና ነፍስ አንድ ነው አሉ። ኦሙል ጅምሁር እነዚህ በዚህ አቋም ላይ የጸኑ ደግሞ አብዛኛው ዑለማዎች ናቸው ማለት ይቻላል። ወሚን ቃኢል ከእነሱ መካከል ያለ አለ ኢነሁማ ሙተጋይራኒ እነሱ የተለያየ ሩህ ሌላ ነች፣ ነፍስ ሌላ ነች ብለው ደግሞ ያሉ ዑለማዎች አሉ። ወተሕቂቅ እዚህ ላይ ተሕቂቅ ስናደርግ እንደው በደንብ ስናረጋግጠው እውነታውን አነ ለፍዘ ሩሒ ወነፍሲ በደንብ እንደው ስናረጋግጠው እንደ ቆም ብለን አነ ለፍዘ ሩህ የሩህ እኮ ለፍዝ ቃል ወነፍስ የነፍስም ዩዓበሩ ቢሂማ በእነሱ ይገለጻል አን ዒደቲ መዓን ዒደቲ መዓን ብዙ ማዕና ላላቸው ነገሮች እንጠቀማል። መጀመሪያውን ቃሉን ሊነግራችሁ ሩህ እና ነፍስ የሚለው ለብዙ ሁኔታዎች እንጠቀማለን። ምሳሌ ብሎ ያቀርብልህ። ፈየተሐዳ መድሉሉሃ የእሷ እኮ አመልካች ነገሯ ይሸጋገራል። ፈየተሐዳ መድሉሉሃ ታረተን አንዳንዴ አንድ ሊሆን ይችላል። ፈየተሒድ ማለት ማለት አንድ ይሆናል አይደል? ልብ በሉ መድሉል ውሃ የሚያመላክተው ፍቺው ማለት ነው። እሺ መድሉል ከተባለ መድሉል ምን ማለት ነው? ፍቺው አንድ ሊሆን ይችላል። ታረተ ወይክተሊፉል ኡኽራ ሌላኛው ጊዜ ደግሞ ምን ይላል? ሊለያይ ይችላል ትርጉማቸው ራሱ ማለት ነው። አንዳንድ ጊዜ ሊለያይ ይችላል። ፈነፍሱ ነፍስ እኮ ቱጥለቅ አላ ኡሙር ያው በተለያዩ እንትኖች ላይ ትሰጣለች። ቱጥለቅ ማለት ትሰጣለች ቱጥለቅ ልቅ ተደርጋ እንወስዳታለን ነፍስ የምትባለዋን ነገር ምሳሌ ሚነሃ ሩህ ሩህ ይፈለግበታል። አንዳንዴ ነፍስ ማለት ሩህ ማለት ነው። እንዴት ከተባለ አሁን እንግዲህ ልዩነታቸውን አንድነታቸውን ሊያመጣልን አንዳንዴ ነፍስ የሚለው ነገር ሩህ እንደፈልጎ ነው ወይም ሩህ ማለት ነፍስ ማለት ሊሆን ይችላል። ምሳሌ እንላለን ኸረጀት ነፍሱሁ ነፍሱ እኮ ወጣች እንላለን። ምን ማለት ነው? እዚህ ጋር የፈለግነው እ አይ ሩሁሁ ማለት ነው። ወሚንሁ ቀውሉሁ ተዓላ አኽሪጁ አንፉሰኩም ነፍሳችሁን አውጡ ይላል አላህ ያዛቸዋል እነዛ ከአዲያኖችን እኮ የሚታዘዝ ተውራት ራሳችሁ ሩሃችሁን አውጡ ይባላል። ስቃይ እኮ ይችላሉ እንዳይችሉ ቅጣት ነው። ማይችለውን መታዘዝ ሰባት ሰማይን ተሸከም ትባላል። ሰባት ምድርን ተሸከም ትባላል። ግልጽ ነው። አንድ ሺህ ብር አታለህ አንተ ሰባት ምድር ተሸከም ማችለው ሰውየው መቶ ኪሎ መሸከም አይችልም። አንተ ስንት አንድ ሺህ ኩንታል ተሸከም ብትል ነው እንዴት ነው? አይከብድም? ስለዚህ የማይችሉትን ነው የሚታዘዙት ማለት ነው። ወሚነሃ አዛት ሌላኛው ذات ማለት ነው። ሌላኛው ነፍስ ማለት እስቲ ምን ትርጉም አለው ብትባሉ እንደው ብትጠየቁ ذات የሚልም ትርጉም ይኖረው ዩቃሉ ይባላል ረአይቱ ዘይደን ነፍሰሁ ዘይድን ራሱን አየው ትላለ። ነፍሱ ስትልማ ዛቱን ማለት ነው። ወዐይነሁ አይኑን ራሱን ትላለ። ومنه قوله تعالى فسلموا على أنفسكم በነፍሳችሁ ላይ ሰላምታን አቅርቡ ሲል ምን ማለት ነው? በራሳችሁ ላይ ማለት ግልጽ ነው። ሰላምታን አቅርቡ ማለት ራሳችሁ ወሚንሃ ደም ነፍስ ማለት ደም ደም ራሱ ነፍስ ይባላል። እዚህ ጋር ነው በጣም የገረመኝ እኔ ሐቂቃ ይህንን ያወቅኩ ጊዜ በጣም ነው የተገረምኩት ነው። አደም ነፍስ ራሱ ደም የሚባለውን ትርጉም ይይዛል አለ። ምሳሌ ሳለት ነፍሱ ይባላል። ነፍሱ ፈሰሰች ሲባል ምን ማለት ነው? ደሙ ፈሰሰ ማለት ነው። ምክንያቱም ነፍስ አትፈስምና ደሙን የተፈለገው ወሚንሁ ቀውሉ ልፉቃሃ በጣም ያስረዳል። ፉቃዎች ይላሉ አለ ብዙ ጊዜ እነዚህ ሀንበልዮች ምናምን የሚጠቀሙበት ይመስለኛል። ማለሁ ነፍሱን ሳኢላ ስለ እንስሳ ሲጠቅሱ ምን ይላሉ? ማለሁ ለሱ የሌለው ማለሁ ለሱ ያለው ነፍሱን ሳኢላ የሚፈስ ነፍስ ያለው ይላሉ። የሚፈስ ደም ያለው ማለት ወማ ለይሰ ለሁ ነፍሱን ሳኢላ ወማ ለይሰ ለሁ ለሱ የሌለው ነፍሱን ሳኢላ የሚፈስ ደም የሌለው ማለት ነው። ነፍስ እዚህ ጋር የተፈለገው ምንድን ነው? ደም የሚል ትርጉም ነው። ወሚንሁ ዩቃል ነፈሰት ልመርአቱ ይባላል። ሴት ልጅ ኒፋስ አጋጠማት ከተባለ ትርጉሙም ማለት ነው። إذا حاضت ሀይድ ስታይ እኮ نفست المرأة ሲባል ሀይድ አየች ማለት ነው። ونفست إذا نفسها ولدها ሌላኛው ልጇ ያጨናገፋት ጊዜ ነው። ግልጽ ነው። ደሟ ሲፈሳት ሲያጨናግፍ ደም አይደል የሚፈሰው? ግልጽ አለ ፈሰሰ ነፈሷ ሲል ምንድነው እ ደሟ ፈሰሰ ነው አጨናገፈ ወሚንሁ ኑፈሳ ይባላል የመውለድ ደም የሚያዩ ሴቶች ደግሞ ምን ይባላሉ ኑፈሳ ማለት ነው ግልጽ ነው አለ ቃለ ሼኹ ልእስላም ኢብኑ ተይሚያ ይህንን በተመለከተ ሼኹ እስላም ብለው ይላሉ ወዩቃሉ ይባላል አንፉሱ ثلاثه انواع أون الزجالون ديت جسمي المسلاكي والله كل شيء بنم بنكذاته ويقال النفوس ثلاثة أنواع نفس يسوس تاية ناتشوال وهي السواكو النفس الأمارة بالسوء بمدفو يمتاز نفس عليك التي يغلب عليها اتباع هواهيها ሀዋሃ ያቺ ነፍሷን መከተል ምንም ይላት የሚያሸንፋት ቢፊዕል ዙኑብ ወንጀልን በመስራት ወልመዓሲ አመፅን በመተግበር ወንጀልን ሌላኛዋ ደግሞ ወነፍሱን ለዋማ نفس لوامة አለች ደግሞ ነፍስን ለዋማ ማነች ደግሞ ወየለቲ ቱዝኒቡ ያቺ ነች ወንጀል የምትፈጽም ወተቱ ከዛ ደግሞ ተውበት ታደርጋለች ወንጀልን ትፈጽማለች ተውበት ታደርጋለች ፈዒንደሃ ኸይሩን ወሸር እሷ ዘንድ ምን አለ ኸይር አለ ሸር አለ ኸይር ነገርም አለ ሸርም አለ ሸር ነገሩ ምንድነው ወንጀል መስራቷ ነው ተውበት ማድረጓ ደግሞ ኸይር ነገር ነው ወላኪን ነገር ግን ወላኪን ነገር ግን ኢዛ ፈዓለት የተገበረች ጊዜና አሸረ መጥፎን ተግባር ታበት ምን ትላለች? ተውበት ታደርጋለች። ወአናበት ትመለሳለች። ፈቱሰማ እቺ ነፍስ ትሰየማለች፣ ትጠራለች። ለዋማ ተብላ ትጠራለች። ግልጽ ነው እና ይህንን መሆን ራሱ እንደ እድል ነው እኮ ይህም ራሱ <laughs> እድል ነው እኮ ይህም ራሱ ወደ አላህ እየተመለሱ ተውበት እያደርጉ ግን ትልቁ አሳሳቢነቱ ተውበት ሳታረግ ብትሞት ተውበት አረጋለሁ ብለህ ሞተ ብትቀር ሊአና ምክንያቱም ተሉሙ ሳሒበሃ ያቺ ነፍስ ስለምትወቅስ ነው ባለቤቷን አለዝኑቢ በወንጀል ላይ ስላስኬዳት ትወቅሳለች ነፍሷን ወሊአነሃ ተተለወም ምክንያቱም የምትወቃቀስ ተተለወም ማለት አይ ተተተረደድ የምትመላለስ ነች በይነ ልኸይሪ ወሸሪ አንዳንዴ በሸሩ አንዳንዴ በኸይሩ ወደ አላህ ስትመለስ ኸይር ላይ ነች ወንጀል ላይ ስትዘፈቅ ደግሞ ምንድነች? ሸር ነች። በዚህ አይነት መልኩ ነው። ለዚህ ነው ተተተለወም ተተለወም ተተተለወም ግልጽ ነው። ተተተረደድ ነው። ወነፍሱ المطمئنه አለች ደግሞ ያቺ የተረጋጋች ነፍስ ስንት ነፍስ አየን? ሁለት አይደል? ነፍሱ ለአማረቱ ቢሱ አነፍሱ አለዋማ አነፍሱ አልሙጥመኢና ላይ ደረስን። ሶስተኛው የተረጋጋች ነፍስ ያ አላህ አላሁመ ጅዐል ኑፉሰና ሚን ኑፉስ ልሙጥመኢና ከነዚህ አላህ አድርግ ነፍሳችን ወህየ እሷ አለቲ ቱሕቡ ልኸይር ኸይርን ነገር የምትወድ ነች ወልሐሰናት መልካም ነገሮችን ወቱሪዱ ትሸዋለች ሁሌ ወቱብጊዱ ሸረ ሸርን ትጠላለች ወሰይአት ወንጀሎችን ወተክረሁ ذلك ይህንን ነው የምትጠለው ወቀድ ሳረ ذلك ለሃ ሁሉቀን ወቀድ በርግጥ ሳረ ሆነ ذلك ለሃ ሁሉቀን ጸባይዋ ሆነ በቃ የእሷ ጸባይ ይሄ ነው የእሷ ጸባይ ይሄ ነው ወዓደተን አው ልማዷ እሱ ነው ወመለከተን ይሄ ነው መለከዋ በቃ استعداد عقلي ማለት የአቅል ዝግጅቷ ይሄ ነው በቃ የውስጥ መነሳሳት ማለት ግልጽ ነው መነሳሳቷ ይሄ ነው በቃ فهذه صفات ይሄ ነው እንግዲህ ሶስት ነፍሶች የተባሉት እኚህ ናቸው በቃ ከዚህ ውጪ ማምጣት አትችልም ግልጽ ነው فهذه صفات ይቺ እኮ ባህሪ ገጽታ እንግዲህ አማረቱ ቢሱ የካዲያን የወንጀለኞች ነፍስ ነች አለ አልሙጥመኢና የሙእሚኖች ነፍስ ነች እነሱን ለዋማም ከዛ ውስጥ ሙእሚኖች የሚሆኑ አሉ አይደል እንዴ ምክንያቱም አልኢማን የዚድ ወይንቁስ ግልጽ ነው ኢማናቸው ግን ካሚል ነው እንዴ አይደለም وهذه صفات እቺ እኮ ባህሪ ወአህዋል አህዋሎች ሊዛት ዋሂድ ለአንድ ነፍስ የተሰጠ ለአንድ ዛት ማለት ለአንዲት ነፍስ የተሰጠ ነው በቃ ሁሉም አንድ አይነት ነፍስ ነው ያለው። አንድ አይነት ነፍስ ነው ሁሉም አንድ አይነት ነፍስ ከነፍስ አንጻር አንድ አይነት ግን ካላቸው ገጽታ አንጻር ግን ይለያይ ባሪ ሲፋት ወአህዋል ሊዳት ዋሂድ ለአንድ ነፍስ ነው። ግን አህዋላቸውና ሲፋቸው ግን ምን ይላል? ወይላ ፈነፍሱ ነፍስ እኮ አለቲ ሊኩል ኢንሳን ለእያንዳንዱ ማለት ነው የተሰጠው ይሄ ነፍሱ ዋሂዳ ስንት ነው አንድ ነው አንድ ነው ለሁላችንም የተሰጠው ግን ሲፋና አህዋሏ ግን ምን ይላል ይለያያል ወሩሁ አይደን በድጋሚ ሩህም ማለት በድጋሚ ሩህም አይደን ቱጥለቅ አላ መዓኒ አሁን ልዩነቱንና አንድነቱን እየነገረን ሩህ ልቅ ትደረጋለች። ቱጥለቅ ሲል ልቅ ትደረጋለች ስን ይጠቀምበታል ሰው ማለት መጠቀም እንችላል። አላማዓኒ በተለያዩ ማዕናዎች ላይ ሚና አልቁርአን ቁርአን የሚል ትርጉምን ሊይዝ ይችላል። ሩህ ማለት ቁርአን ማለት ነው። ሩህ ማለት ማለት ቁርአን ማለት ነው። አለዚ አውሐ አላሁ ተዓላ ኢላ ረሱሊህ አላህ ወደ መልእክተኞች ምን ያለው የላከው መልእክት ማለት ነው። ቃለ ተዓላ ይህን በማስመልከት አላህ ብሎ ይላል ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ወደ ሌሎቹ መልእክተኞች እንደላክ ነው እንደዚሁ ወደ አንተም አምላካዊ መልእክትን ላክን ሩሐን ያለው ምን ማለት አምላካዊ መልእክት ቁርአንን ምን ብሎታል ምን ብሎታል አውሐይና አምላካዊ መልእክትን ላክ ኢለይከ ወደ አንተ ሩሐን ሲል ቁርአንን ማለት ሩሐን ቁርአንን ላክን ወደ አንተ ደግሞ አምላኬ መልእክቱ ሩህ ነው አለ ቁርአን ማለት ሚን አምሪና ሚን ዲኒና አው ሚን አዋሚሪና ከትእዛዛችን ሲሆን ማለት ሚን አምሪና ማለት ከትእዛዛችን ሲሆን ማለት ወዓላ ጅብሪል በጅብሪል ላይም ተፈስሯል ይተረጎማል። ጅብሪል ራሱ ሩህ ነው። ቃለ ተዓላ ነዘለ ቢሂ ሩሑል አሚን ነዘለ ቢሂ በሱ በቁርአን ወረደ ማ ሩሑል አሚን ታማኙ ሩህ ሩህ ማለት ማነው እዚህ ጋር የተፈለገው ጅብሪል وعلى الوحي لوحي يسطال الذي يوحي الله تعالى الله سبحانه وتعالى መልእክት አድርጎ የሚያስተላልፈው إلى أنبيائه ودى أنبيوج ورسوله ودى تنوج قال تعالى إن بمس ملكت الله سبحانه وتعالى بلو إلى يلقي الروح من أمره على من يشاء من عباده يلقي الروح روح نكو الله سبحانه وتعالى من إلال يتلال من أمره كسو تزازي هنا አላ መየሻ ወህይ ማለት ነው አይደል? ወህዩን ይጥላል አላህ ከሱ ትእዛዝ ነው አላ መየሻ በፈለገው ላይ ምን ዒባዲህ ከባሪያው ይላል። ሱሚየ ሩሐን ሩህ ተብሎ ተሰየመ ሊማ የሕሱሉ ቢሂ ሚነል ሐያቱ ናፊዓ ጠቃሚ የሆነ ህይወት ለሱ ከመኖሩ አንጻር ሩህ የተባለበት ምክንያት ወህይ ለምንድን ነው? ሊማ የሕሱሉ ቢሂ ሚነል ሐያት ናፊያ ጠቃሚ የሆነ ሐያት የምናገኘው በምንድን ነው? በአምላካዊ መልእክት ነው ይላል። ፈኢነል ሐያተ ህይወት እኮ የሰው ልጅ ህይወት ቢዱኒህ ከሱ ውጪ ከምን ውጪ ከወህይ ውጪ ከአምላካዊ መልእክት ውጪ ላ ተንፈዕ ሳሂቡሃ አልበታ መቼም ሰውየው ምን ልትለው አችልም ልትጠቅሙ አንተ አምላካዊ መልእክት ባይኖር ምንም ነፍስህ خلاص ነፍስ ተብሎ በመልካም ሊፈረጅልን አይችልም። እኛ ንቁ ሰው ያደረገን ምንድነው? ትክክለኛ የሰው ባህሪ እንድንላበስ ያደረገን ቁርአንና ሐዲስ ነው። ሌላው እኮ ወደ ሐይዋንነት እየተለወጠ ነው። ግልጽ ነው አለ በራሱ ጊዜ ተግባሩን ስታየው ስራውን ስታይ ማለት إن الحياة بدون لا تنفع سيب البتة وسميت الروح روحا لأن بها روح روح يتبالج لأن بها حياة البدن يا أكاله وتسلالون وتطلق الروح روح يميلو قال دقمون نتكم بتالن أيضا على الهواء الخارج من البدن كأكالات وجي على الهواء هواء من مالك أير كباب يا الرجي أنا አየሩን ምን እንለዋለን? ሩህ እንለዋለን። ሚነል በደን ወልሐዋ ከአካላችን ውጭ ያለውን ወልሐዋ ዳኺል ፊህ እንዲሁም ውስጣችን ውስጥም ያለውን ሩህ እንላለን። ውስጥ ያለውን ሩህ እንለዋለን። አልገባችሁ? ከባቢ አየር ላይ ያለውም ሩህ ይባላል። አየሩ ውስጥም ያለው እኛ ውስጥ ያለው ምን ተነፍሶ የለም እናወጣው ካርቦን ዳይኦክሳይድ ኦክሲጅን ውጪ ያለውን ግልጽ ነው አለ። ሁለቱም ለሰው ልጆች አስፈላጊ አይደሉም አይደል እንዴ? ካርቦን ዳይኦክሳይድ ያው መጀመሪያ ከመቃጠሉ በፊት እኮ ጠቃሚ ነገር ነበር አይደል እንዴ? ያንን ሂደት አልፎ ይወጣል። ከዛ ደግሞ ማን አለ? ምንስበው አየር ኦክሲጅን አ እንስባለን። ሁለቱም እንግዲህ የምታወጣውም ውስጥህም የገባውም ምንድነው የሚባለው? ሩህ ይባላል አንዳንዴ ወቱጥለቁ ሩሑ አላማ ሰበቀ በያኑ እንግዲህ ሩህ የሚባለው ነገር በዚህ በመሳሰሉት ባሳለፍነው ማብራሪያ አንጻር እንጠቀመዋለን። ወሁወ ማ የሕሱሉ ቢፊራቂህ ልመውት ሩህ ማለት ማን ነው? እሱ ከአካላችን ሲለይ ሞት የሚመጣበት ነው። ሩህ ማለት እንግዲህ ያልነውን ይሄ ሁላ ለዚህ ለዚህ ሁላ እንጠቀመዋለን ግን ወሁወ ማ የሕሱሉ ቢፊራቂህ ልመውት ሩህ ከአካል ከተለየ ሞት ይመጣል وهي بهذا الاعتبار ترادف النفس። ከዚህ አንጻር እንግዲህ بهذا الاعتبار በዚህ ገለጻችን ترادف النفس ከነፍስ ጋር ጎን ለጎን የሚሄዱ ናቸው ويتحد مدلولهما። የሁለቱም አመላካች ነገር አንድ አይነት እንደሆነ እንረዳለን ታዲያ ልዩነቱ ምንድን ነው ويفترقان የሚለያቸው ነገር አለ ይለያያሉ ፊ አነ ነፍሰ ቱጥለቅ አለል በደን ብዙ ጊዜ ካያሁን ከዘረዘር ነው አንጻር ነፍስ የሚለው የምንጠቀመው አለል በደን አካል ላይ ባለ ነው ወአለ ደም ደም ከደም ጋር የሚዋሃድ ምናምን ሩህ ግን ላቱጥለቁ አለይሂማ ለነዚህ አካል ላይ ላሉ ነገሮች አይደለም የምትጠቀመው ግልጽ ነው ከአካል ውጭ ላሉ ነው ይላል والله اعلم حقيقه የሚያውቀው ማን ነው አላህ ነው ይላል هذا وصلى الله على نبينا محمد وعلى آله وصحبه وسلم